قل إن الله الحمد لله رب العالمين والصلاة والسلام على رسول الله علاقة توحيد الإلهية بتوحيد الربوبية والعكس علاقة توحيد الإلهية إلى توحيد الألوهية كتوحيد الربوبية ጋር ያለው ግንኙነት ወልዓክስ በተቃራኒ ይላል ወልዓክስ ሲባል ደግሞ ተውሂድ ሩቡብያ ከተውሂድ ኡሉሂያ ጋር ያለው ግንኙነት ብለን ልንፈስር እንችላለን። ግን አክስ የሚለው ምንድነው? ልዩነታቸው መፍሁም علاقة توحيد الإلهية بتوحيد الربوبية توحيد الألوهية እና توحيد الربوبية ያላቸው ምን አላቃ አላቃ ምን ማለት ወለዐክስ በተቃራኒው ስንል ደግሞ ምናቸው ልዩነታቸው ማለት ነው አይደል? የግንኙነት ተቃራኒ ምንድነው? ልዩነት ማለት ነው። ና ወዓላቀቱ እንግዲህ ከዚህ በደንብ አይተናል። ተውሂድ ሩብያ ማለት ነው፣ ሉህያ ማለት ነው አይደል? ወዓላቀቱ አሐዱ ነውዐይን ወዓላቀቱ ግንኙነቱ ይላል አሐዱ ነውዐይኒ አንዳቸው አይነት ቢልአኸር ከአንደኛው ጋር ወዓላቀቱ አሐዱ ነውዐይን ከሁለቱ አይነቶች ሁለቱ አይነቶች ውስጥ አንደኛው ቢልአኸር ከአንደኛው ጋር ያለው ግንኙነት እንዴት ከተባለ አነ ተውሂድ ሩቡብያ የጌትነት ተውሂድ የምንለው ሙስተልዝም ግድ የሚያስብል ነው፣ የሚያስይዝ ነው። ምን ሊተውሒዱል ኢላሂያ ተውሒደል ኢላሂያን የሚያስይዝ ነው፣ ግድ የሚያስብል የሚያስብል ነው። እሱን መተግበር እንዳለብን ግድ የሚያስብል ነው። ምን ማለት ቆም ብዬ ላስረዳችሁ። ሰውየው በተውሒድ ሩቡብያ መነ ከተባለ አላህ ኻልቅ ነው፣ ራዝቅ ነው፣ ሙደብሩ ሰማዋት ወልአርድ ነው ከተባለ ሰውየው እንግዲህ ይሄንን ያደረገው አላህ ነው ካለ አምልኮን ደግሞ ለማን ነው መስጠት ያለበት? ይሄንን ላደረገው አምልኮ ነው። ግልጽ ነው። ተውሂድ ሩቡብያ የሚያስገድድ ነው፣ እንድንተገብር እንድንፈጽም የሚያደርግ ነው። ተውሂድ አልኡሉሂያ ማለት ቢማዕና ማለትም ጽንሰ ሐሳቡ አነ አልኢቅራር ማረጋገጥ ቢተውሒድ ሩቡብያ የጌትነት ተውሒድ የሚባለውን ማለት ነው ማረጋገጥ ዩጂብ ምን ይላል ግድ ያስብላል ግልጽ እንድንተገብር ያደርጋል ግድ ያስብላል ምንን አልቅራር ቢተውሒድ ኢላህያ የጌት የአምላክነት ተውሂድ የሚባለውን እንድንተገብር እንድንፈጽም ወልቅያሙ ብሂ በሱም ላይ ምንድን እንድንቆም እንድንፈጽም መቆም ሲባል እንግዲህ ተውሂደል ሩቡብያ ወይም ኡሉሂያን ፈልገን አጠገቡ መቆም አይደለም መፈጸም ማለት ነው። ዋቂሙ ሰላት ሲባል እንግዲህ የሆነ ማቆም ምናምን ፈልገ አይደለም እግር የለው መፈጸም ፈመን አረፈ ያው ደግሞ አሁን እንግዲህ በደንብ ይገለ ፋ እስከመጣ ፋ ተፍሲልያ ነች ብትንትኑን ታወጣለች فمن عرف يوك أن الله اللهك ربه جيت من يوك وخالقه يسون فتاري من يوك ومدبر أموره يسون مقدة من مي مدبر نستنبر من يوك وجب عليه بس لا يجد أن يعبده من اللي لو تجز وحده صنبت لا شريك له ለሱ ምንም ሳያደርግ አጋርም ሳያደርግ ወተውሂድ አልኡሉሂያ የአምላክነት ተውሂድ የምንለው ሙተضمن በውስጡ ያካተተ ነው ለተውሂድ አልሩቡብያ የምንን የጌትነት ተውሂድን በውስጡ ያዘለ ነው። አላህን እገዛዋለሁኝ፣ ለሱ ሰግዳለሁኝ፣ ለሱ ዋደቃለኝ ለሱ እሳላለሁኝ፣ እሱን እፈራዋለሁ ስንል የምንፈራው ተውሂድ ኡሉሂያ ነው አይደል ይሁላ ይሄን የምናደርገው ለምንድን ሊአነሁ ኸለቀ السماوات والارض ግልጽ ሊአነሁ ኸለቀና ወረዘቀና ወለም የትሩክና ሀመላ ግልጽ ነው ይሄንን ያስይዛል ግልጽ ነው አምልኮን ስንፈጽም እሱ ያንን ስላደረገልን ነው ቢማዕና ማለትም ጽንሰ ሀሳቡ አነ ተውሒድ አሩቡብያ የጌትነት ተውሂድ የሚባለው የድኹል አይደለ ነው የድኹል አው ይድኹል የድኹል አይደለ ይገባል በምን ضمن አይደለ ضمن ተውሂድ አልኡሉሂያ በተውሂድ አልኡሉሂያ መካተት ወይም መመላከት ውስጥ ይገባል ማ ማዕና ذلك ዲምነ ማለት ደላለቱ ከሚያመላክተው ቢማና አነ ተውሂድ ሩቡብያ ተውሂድ ሩቡብያ ማለት የድኹሉ ይገባል ዲምነ ተውሂድ አልኡሉሂያ ተውሂድ አልኡሉሂያ ከሚያመላክታቸው ነገሮች ውስጥ ነው የሚሆነው ምክንያቱም አላህን የተገዛው ያመለከውን ስለሆነ ነው። እነዚህን ነገሮች ስላደረገ ነው አይደል እንዴ? መፍጠር ማድረግ ይህ ነገር ሁላ ተውሂድ ሩብያ ነው አይደል? የአላህ ተግባራቶች ወይም ስራዎች አፍዓሉላህ ነው አይደል? ኢፍራዱላህ ተዓላ እ ቢአፍዓሊህ ነው አይደል እንዴ? ተውሂድ ሩብያ ከሆነ ኡሉሂያ ተውሂድ እ ኢፍራዱላህ ተዓላ ማን ነው በማ ቢአፍዓሊህ እ ዒባድ ባሪያዎች በሚሰሩት ተግባር ስለዚህ እኛ የምንሰራው ያንን ስራ ፈመን አበደ የተገርዛ ፈመን አበደ አላህ አላህን የተገዛ ወህደሁ በብቸኝነት ወለም ዩሽሪክ ቢሂ ሸይአን በሱ ምንንም ካላጋራ እዩ በደንብ ልብ በሉ እቺ ሴቶች ፈመን አበደ አላህ አላህን የተገዛ ያውኑን በደንብ ይገባቸዋል ተውሂድ ሩብያ ግንኙነታቸውና ልዩነታቸው በደንብ ይገባል ፈመን አበደ አላህ አላህን የተገዝ ወሕደሁ በብቸኝነት ወለም ዩሽሪክ ቢሂ ሸይአ በሱ ምንንም ካላጋራ ፈላ ቡደ የማይቀር ነው አየኩነ መሆኑ ቀዲ ተቀደ ሰውየው ምን ብሏል ማለት ነው አስቧል አምኗል ማለት ነው አላህን ብቻ የሚገዛ ሰው አምኗል አስቧል ተቀደ ማለት ማለት አምኗል አስቧል አነሁ ሁወ ረቡሁ እሱ ምን መሆኑን ጌታው መሆኑን ጌታው መሆኑን አወቀ ማለት ተውሂደል ምንድን ነው? ሴቶች ሩቡብያ ነው አይደል እንዴ? ጌታው መሆኑን አወቀ ማለት ተውሂደል። ስለዚህም ሲባል ነው የተገዛው ማለት ወኻሪቀሁ ምን መሆኑ ፈጣሪው መሆኑን አወቀ። ስለዚህ አይቸግርም። ተውሂደል ሩህያ ያለው ሰው ተውሂደል ሩቡብያን አትጠይቀው። ገብታችኋል ሴቶች? ተውሂደን አላህን ብቻ የሚገዛ በአላህ ላይ የማያጋራን ሰው ተውሂደን ሩብያ ባጠይቀውም ችግር የለው። አባባሌ ገብታቸው እሱ ጋር ምክንያቱም ያንን ነገር የሚያደርገው ምን ስላለ ነው? ሩብያ አላህ ኻሊቅ ስለሆነ ነው፣ ራዚቅ ስለሆነ ነው። ግልጽ ነው። ካልነበረበት የፈጠረ ይህንን universe ካልነበረበት ያስገኘ መሆኑን ስለሚያውቅ ነው የሚገዛ። ግን ብዙ ጊዜ ችግሩ ምንድነው? توحيد ربوبية ጋር ያለ ሰው ሁላ ምን አይኖርም ምን አይኖርም ተውሂድ ኡሉሂያ ጋር ነው የማይኖርም አላህ አድራጊ ፈጻሚ መሆኑን ያውቃል ግን ምን አይለው እሱም ብቻ በብቸኝነት አይገዛም ግን ተውሂድ ኡሉሂያ ብቻ ያለው ግን ምን ያደርጋል እ ሩቡብያ ይካተታል በውስጡ አሁን ገባችሁ ሴቶች ገብታችኋል እ كما قال إبراهيم الخليل عليه السلام ምሳሌ ከማ ቃል ኢብራሂም ኢብራሂም እንዳለው አልኸሊል ተተካሪው ኸሊል ማን ማለት ተተካሪው ከአሕባብ ሙሒብ ከሚባለው ይበልጣል ኸሊል ጋር በጣም የበለጠ ፍቅር ተተካሪው አላህ ባለ አለይሂ ሰላም በሱ ሰላም ይውልና አለይሂ ሰላም በሱ ላይ ውዳሴውንና ወሰላም ሰላምን ምን አላቸው ለህዝቦቹ أفرأيتم ما كنتم تعبدون أأنتم وآباؤكم الأقدمون فإنهم عدو لي إلا رب العالمين الذي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 አየ አልወላ ወልበራ ኢላ ሊ ለኔ ኢላ ረበል ዓለሚን የዓለማት ጌታ የሆነው ሲቀር አለ በቃ እኔ የምገዛው እሱን ነው ነው አይደል እንዴ? ለምን ካላችሁ የምገዛው አለዚ ኸለቀኒ እሱ የፈጠረኝ ስለሆነ ነው። ፈሁወ የህዲኒ እሱ ደግሞ ምን የሚለኝ ቅናቸውን መንገድ የሚመራኝ ነው። ይሄ ምንድን ተውሂደን ሩቡብያ አኺ ወለዚ እሱ ነው ያ ነው ሁወ ዩጥዒሙኒ ምን የሚለኝ የሚያበላኝ ወየስኪኒ የሚያጠጣኝ ይህስ ምንድን ነው? ሩቡብያ ያመለኩት ለሱ ነው የማመልከው እሱ ብቻ ያስኩት ለዛ ወኢዛ መሪቱ የታመምኩም ጊዜ ፈሁወ የሽፊኒ እሱ ምን ያደርገኝ ያድነኛል ወለዚ ያ ነው አምላኬ ዩሚቱኒ የሚገለኝ ثم يحييني ከዚያም ሕያው የሚያደርገኝ ወለዚ ያ ነው አጥመዑ እምከጅለው አየግፊረ ሊ ምን እንዲለኝ እንዲምረኝ ኸጢአቲ ምኔን ወንጀሌን እዚህ ጋር ማን ገባ ኡሉሂያ ምህረትን መጠየቅ ምንድነው ዱዓ ነው አይደለ ይሄንን ያደረገው እሱ ነው አሁን ደግሞ እኔ በምሰራው ደግሞ ይሄን ስላደረገልኝ ወለዚ አጥመዑ ያ ነው የምከጅለው አምላኬ አጥመው አን የግፊረ ሊ እንዲምረኝ ኸጢአቲ ወንጀል የውመዲ መዋደቀው ለሱ ነው ገባችሁ ሴቶች ስለዚህ ተውሂድ ሩብያ ነው ሉህያ እንደዚህ ነው አላህን ብቻ የሚያመልክ ሰው ለምን ተገዛው ብለህ ስትጠይቀው እሱ የፈጠረኝ ይላል። የፈጠረኝ ማለት ማለት አላህ በሰራው ነገር አረጋግጧል። መፍጠር የማን ስራ ነው? የአላህ ተውሂድ ሩብያ ነው። በቃ ባጭሩ ምሳሌ ይሰጣችሁ። ሩቅ አትሂዱ፣ ቅርብና ቅርብ ሩቅ አትሂድ። አላህ ስብሐነሁ ወተዓላ አላህን ብቻ የሚያመልክ ሰው ታገኘዋለህ። ግጠው ምንም አያጋራ አንተ ለምንድን ነው አላህ የምትገዛው ሲለ ምን አልከው ምን አልክ ምን አልክ አላህ እኮ ማለት ያ የፈጠረኝ ነው ሰማይ ምድር የፈጠረ ስለሆነ የምገዛው ሲል ምንን ነገረ ተውሂደ ሩቡብያን ነገረ ተውሂደ ሉሉህያውንማ እየሰራ አግኝተው ጠየቅከዋል ግጥር በዚችው ባጭሩ ይገለጻል። መፍሁም ግን ትልቁ ውጣ ውረድ የትኛው ነው? ተውሂድ ሩያ ይይዙና አላህ ፈጣሪ ነው ይችን ምድር ያስገኘ ምናምን ልክ እንደ ሙሽሪኮች። ከዛ በኋላ ግን ኡሉሂያ ላይ ግን መፍረክረክ ለሱ የሚገባውን አምልኮት ለሌላ ሲሰጥ ያላችሁ ነው። ናም ወሩቡብያ የጌትነት ተውሂድ ወልኡሉሂያ የአምላክነት ተውሂድ ታረተን አንዳንዴ ዩዝከራኒ ማዕን በአንድነት በቁርአን ላይ ይጠቀሳሉ። ዩዝከራኒ ምን ይላሉ? ይጠቀሳሉ። ማዕን ማዕን ማለት ማለት አንድነት ፈየፍተሪቆኒ ይለያያሉ ደግሞ ፊል ማዕና በምናቸው በማዕናቸው ይለያያሉ። ወየኩኑ ይሆናል አሐዱሁማ አንደኛው ከፊለን ሸጥር ማለት ግማሽን ይይዛል። ሌላ አኸር ለሌላኛው ክፍል ግማሹን ይዞ ቁጭ ይላል ሲተከሱ ማለት ወየኩን ይሆናል አሐዱሁማ አንደኛው ከፊለን ለአኸር ለአንደኛው ሸጥር ግማሹን ክፍል ይዞ ሊተከስ ይችላል ክፍል ከማ ቃለ ፊ ቀውሊሂ አላህ እንደዚህ እንዳለው قل بله بل يا محمد يا نبي الله أعوذ እጠበቃለሁ አዑዱ እጠበቃለሁ ብረብ ናስ በሰዎች ጌታ እዚህ ላይ ኡሉሂያም አለ ሩቡብያም አለ እስቲ አንድ ሰው ነው መጠይቀው ስጠይቃችሁ መመለስ ብቻ ነው ሀዋ ቁል አዑዱ ቢረብ ናስ የሚለው ላይ ኡሉሂያም አለ ሩቡብያም አለ ከፈለጋችሁ ደግሞ ልጨምርላችሁ አስማው ሲፋትም አለ። ግን እችን ብቻ ነገሩ እንዳይበዛባችሁ በዚች ቃል ውስጥ ሩብያና ኡሉሂያውን ንገሪ ሐዋ እ አዑዙ የሚለው እ ኡሉሂያ ነው እሺ እ እሺ ለምን አዑዙ የሚለውን ለምን ኡሉሂያ አልሽው? ቢረቢ ናስ የሚለውን ለምን ሩቡብያ አልሽው? ኢባዳ ነው፣ አምልኮ ነው መጠበቅ ማለት ምንድን ነው? ኢባዳ ነው ስለዚህ እኛ የምንሰራው ተግባር ነው አይደል? ቢረቢ ናስ የሰው ጌታ መሆኑ ደግሞ የማን ተግባር ነው? የማን ስራ ነው? ሴቶች የአላህ ስራ ነው። ስለዚህ ሩቡብያ እና ኡሉሂያ ገብቷቸዋል ማለት ነው። ማሻአላ አስማው ሲፋት ደግሞ አላህ Subhanahu Wa ረብ ያ ረብ ብለሽ ዱዓ ታደርጊያለሽ አይደል? በምን በስሞቹ አይደል? በቃ ረብ ተጠቀሰ ማለት መጥፎ እሺ መሊክ ናስ ኢላሂ ናስ መሊክ ናስ ኢላሂ ናስ ስንልም እነዚህም የተጠቀሱት ሁላ ሩያ ነው መሊክ ናስ የሰው ንጉስ መሆን፣ ኢላሂ ናስ የሰው ምን መሆኑ፣ ኢላህ አምላክ መሆኑ። እዚህ ጋር ኢላህ የምትለዋ ግን ምንድነች? ሩቡብያ ነው ኡሉህያ ኡሉህያ ነው አይደል? ኢላህ መሆኑ የሚመለክ መሆኑ ኢላሂ ናስ የሚመለክ መሆኑ የሰው ልጆች አምላክ መሆኑ ማለት ትርጉሙ ግልጽ መሰለኝ። ቁል ብለህ በል አዑዙ ይህን መፈሰር ፈየኩን ይሆናል ማዕና الرب فيكون ይሆናል معنى الرب የረብ ትርጉሙ ፈየኩን ይሆናል ማዕና ረብ የረብ ትርጉሙ ወልማሊክ ምን ማለት ነው? ማሊክ ንጉስ ባለቤት ማለት ነው። አልሙተሰርፍ እንደፈለገ የሚገለባብጥ ፊል ኸልቂ በማለት በፍጡራኖች ላይ ወየኩኑ ይሆናል ማዕነል ኢላህ የኢላህ ጽንሰ ሀሳብ ትርጉም አነሁል ማዕቡድ እሱ ምንድን ነው የሚገዙት ማለት ነው። አያችሁ ምን ላይ ገባ ማለት ነው? ተውሂደል ኡሉሂያ ላይ ገባላችሁ ማለት ነው። ወየኩን ይሆናል ማዕነል ኢላህ የኢላህ ማዕናው ደግሞ አነሁል ማዕቡድ እሱ የሚገዙት ነው ቢሐቂን በእውነት አልሙስተሒቅ የሚገባው አልሙስተሒቅ ነው የሚለው የሚገባው ሊልዒባደቲ ለአምልኮ ወህደው በሱ ብቻ። ይሄ ደግሞ ስንል ምን አረጋገጠ? ተውሂድ ኡሉሂያ። አሁንም ገና ይመጣል። ጠይቃቸዋለሁ ሴቶች ነቃ ነዓም። ስለዚህ ማሊክ የሚባለው ራሱ ኢላህ የሚለው እኚህ ነገሮች ሁላ ራሱ ውስጥ ታዋቂነት ሲፋት ይኖራቸዋል። ነዓም ማሊክ ብዙ ጊዜ ባለቤት ማለት ነው። መሊክ ሲባል ደግሞ ንጉስ ማለት ነው። ግልጽ ነው። ማሊክ ሲባል ባለቤት ማለት ነው። መፍሁም የትኛው ኢላህ ናስ ማለት እኮ የሰው ልጆች አምላክ በሆነው አምላክ የሆነው ምን ስለሆነ ነው? ምን ስለሚባል ነው? ስለሚመለክ ገብቶሻል? ስለሚመለክ ማለት ነው። ለዛ ነው ዛጋ ይመጣልሽ ወተረተን ጭንቅላት ይፈልጋል ነቃ ወታረተን አንዳንዴ ይዝከር ይጠቀሳል አህዱሁም አንዳቸው ሙፍራደን በተናጠል አይደል ለብቻው አኒል አኸር ከአንደኛው ተለይቱ ፈየጅተሚዓኒ በአንድነት ይሰበሰባሉ ፈየጅተሚዓኒ ይሰበሰባሉ في المعنى። በምን በ معنى ግን ይሰበሰባሉ ይላል በተለያየ መልኩ ተጠቅሰው ከዛ በኋላ ግን ምን ይላሉ ይሰበሰባሉ ይላል ግልጽ ነው كما في قول كما في قول الملكين ምሳሌ እንደሚሉት ሁለቱ መላይኮች እዚህ ጋር ነኪርና ሙንከር ያላላችሁ አንዳንድ ዑለማዎች ያው ነኪርና ሙንከር የሚለውን ስለማይቀበሉ ነው ግልጽ ነው ብቻ ሁለት መላእክቶች ይመጣሉ ተብሏል አይደል? ሰው ልጅ ቀብር ውስጥ ሳለ ምን ይሉታል? ለልመይት ለሟቹ ይሉታል። ፍል ቀብር በቀብር ውስጥ መረት ቦክ ማን ነው ጌታ ይሉታል። ማን ነው ጌታ ሲሉክ በውስጥ በቃ የምታመልከው ችግር የለም ሰማይና ምድር የፈጠረውን ብቻ እንዲነግራቸው እኛም እኮ መረቡክ ብለን ሰውን ልጆች ልጆችን ስናስተምር እኮ የምታመልከውን ጭምር ነው። በውስጥ ታዋቂነት አለ። ገብቷቸዋል መሰለኛል ስለዚህ መላእክቶቹ ሲጠይቁት መለከይኒ للميت لمواته في القبر من ربك يلته ومعناه من إلهك وخالقك ማለት ማን ነው አምላክክ የምታመልከው ማለት ወኻሊቁክ ምን ፈጣሪ ኢላሁክ ከተባለ ምንን ያስይዛል ቆይ እንዳትናገሩ ማንም ሰው ዛሬ ስማችሁን አልያዝኩም ደግሞ ስማችሁን አላፈስኩም ሴቶችን ቆይ እስቲ ኢክራም تفضلوا እሺ ኢልሃም ኢማዱዲን እሺ ኢላ ምንድነው من إلهك የሚለው ምንድነው የምታመልከው ምን ነው የሚይዘው ኢባዳ ነው የሚይዘው እኮ የትኛውን ተውሂድ ነው የሚይዘው ኡሉሂያ ወኻሊቁከ ተውሂድ ሩቢያ አይደል ማሻአላህ ተንት بارك الله وكما بدأت أماري هوا بارك الله فيك الله يستر عليك صروني من لسة كلام وكما في قوله تعالى الله هندي بلون دتكتسو الذين أخرجوا من ديارهم بغير حق إلا أن يقولوا ربنا الله الذين النزي أصحابه وشنوار اللي ميتكسو አለዚነ እነዚያ ሰሃቦች ማለት ኡኽሪጁ የወጡ ናቸው ሚንዲያሪም ከማ ከሀገራቸው የወጡ ናቸው ሰሃቦች ማለት ስለነሱ ጀብድ ምንነት እየጠቀ ቢገይሪ ሐቅ ቢገይሪ ሐቅን ያለምንም ሐቅ ያለምንም ሐቅ በእውነት አይደለም ይወጡ ያለምንም ሐቅ በባጢል በከንቱ ኢላ አየቁሉ ረቡና አላህ ምን ስላሉ ነው ጌታችን አላህ ብቻ ስላሉ ነው ይወጡት ይህ ማለት ፈጣሪያችን አላ ሰማይ ምድር የፈጠረው አላ ብቻ ስላሉ ነው። እንደዛማ ቢሉ እነሱ አያወጡም። ማን ሙሽሪኮች የሚሉ ነበር። ከሀገር ለምን ያስወጧቸዋል? ገብቷቸዋል ማለት ነው። ጌታችን አላ ብቻ ነው ስላሉ አይደለም የወጡት። ማናው እዚህ ጋር ምንድነው የምናመልከው እ አላህም ብቻ ነው ስላሉ ነው። ምክንያቱም ጌታ መሆኑንማ እነሱም ያረጋግጣሉ አይደል እንዴ? ሙሽሪኮችም አያስወጧቸውም በሱ ግን እነሱ አላህ ندعو ربنا جل وعلا ونخاف ونتدرع في الدعاء ها إلا إلى الله سلالون يا سلطات لا نشرك بالله ولا ندعو اللات والعزى ومنات ስላሉ ስለዚህ በውስጡ አዋቂነት አለ ማለት ነው አይደል አንዱ ተጠቅሶ በውስጡ አዋቂነት ይገባል ያላችሁ ይሄ አንዱ ይጠቀስና በውስጡ አዋቂነት ያኛው አለ ኡሉሂያ وقوله تعالى قل أغير الله أبغي ربا قل بلح بل يا محمد يا نبي الله أرب أغير الله قال الله الشيء أبغي فلق قال له ديني ربا جيتا جيتا انسان ما ملكه ونوار الوسط واقعنا ما ملكه سي رب سيل جيتا ከአላህ ውጭ ጌታን ፈልጋለሁ ሲል ሰማይ ምድር የፈጠረ ማን ማለታቸው አይደለም እማመልከው እኔ እፈልጋለሁ እንዴ ያስፈልገኛል እንዴ አያስፈልገኝም وقوله مالة الله إن الذين قالوا ربنا الله ثم استقاموا እነዛ ጌታችን አላህ ነው ያሉ ثم استقاموا ከዚያም ቀጥ ያሉ ይህም እንግዲህ ጌታችን አላህ አሉ ሲባል ምንድነው አምልኮንም የሚገባው ለሱ ነው ተጨምር ነው። ፈሩቡብያ የጌትነት ተውሂድ እዚህ ላይ ግፊ ያዲ ላያ ሲል ኢላሂያ ምን ማለት ነው? አምላክነት ማለት እነዚያ ጌታችን አላህን እነዛ ጌታችን ወይም አምላካችን ማለት ነው ትርጉሙ አይደል የምናመልጠው አላህ ነው ያሉ ከዛ ቀድ ያሉ ግልጽ ነው ሴቶች ወለዚ ያ ዳዓት ኢለይህ ሩሱል ሩሱሎች የተጣሩበት ሚን ነውዐይኒ ከሁለቱ አይነቶች ውስጥ ሁወ ተውሂዱል የትኛው ተውሂዱል ኡሉሂያ ነው ጥሪ ያደረጉት ዋናውም ማለት ነው ተውሂድ አልኡሉሂያን ካረጋገጠ ሰውየው ተውሂድ አልሩብያ ችግር ነገር የለም። ደግሞ እንዲህ አይነት ችግር ያለበትም ሰው በዚች ምድር ላይ የተገኘውም ውስን إلا من شذ شذ የሆነ ደግሞ شاذ የሆነ ደግሞ من شذ شذ في النار ግልጽ ነው። የተገነጠለውን የሆነ ሰው ግልጽ ነው። ምሳሌ እስቲ የአላህን ጌትነት እሱም ማለት ነው ልቡ እያወቀው ካስተባበሉት ውስጥ ፊርዓውን አይደል አና ረቡኩም አዕላ አለ ማለት ነው። ግልጽ ነው። እኔ አልቀበልም አለ በቃ ረብ እንደዚህ ናዲር ነው። እነሱንም ምንድን ነው ያለ አላህ ስብሐነ ወተዓላ አስተባበሉ። ያስተባበሉት ግን ነፍሳቸውን ያለችበትን የቂን ያለችበትን አ ያረጋገጠችው ስለዚህ ሊያነ ተውሂድ ሩቡብያ ምክንያቱም ተውሂድ ሩቡብያ ተውሂድ ሩቡብያ የሚባለው ዩቂሩ ቢሂ በሱ ያረጋግጣሉ ጅምሁር ኡመም ሁሉም ኡመሞች ኡመም ማለት ማለት ነው ህዝቦች ኡማዎች የሚያረጋግጡት ነው ወለም ዩንኪሩሁ አላስተባበሉትም ወለም ዩንኪሩሁ አላስተባበሉትም ኢላ ሸዋዝ ምን ይሆኑ እንጂ የተገ ምንድን ነው የሚባለው አፈንጋጮች የተገነጠሉትን አፈንጋጮች ነው ሚነል ኸሊቃ ኸሊቃ ነው የሚላችሁ እ ከፍጥረታት አይደል ከፍጥረታት ለየት ያሉ እንጂ የሉ ይህንን ያስተባበሩ አንከሩሁ እነሱም አስተባበሉት ፊ ظاهر فقط ያስተባበሉት በምንድን ነው በዛሂር ነው ማለት በዛሂር በምላሳቸው እንጂ ልባቸው ግን ምን አላለችም። ለምን አንድ ሰው ጌታ አምላክ የለም የፈጠረ ማን ከተባለ ወይ ራሱ ፈጣሪ መሆን አለበት፣ ሌላ ወይም ያስገኘው አካል መሆን አለበታል። ከራሱ ጋር ነው የሚጋጨው። ገባችሁ? አንድ ሰው የአላህን ጌትነት አስተባበለ። ሁለት አማራጭ ነው ወይ ራሱ ነው ራሱ ያስገኘው ወይም ደግሞ ሌላ ያስገኘው ነገር አለ። ሌላ አስገኘኝ አካል አለ ካለ መልሱ ማን ነው? እሱ እሱ አላህ ነው። ኳልቱ አላህ አንድ አምላክ ያስገኘኝ የሆነ ያስገኘኝ አካል አለ ካለ ታዲያ እሱን ነው ያልነው አላህ እኮ ልቡ ያስረጋገጠውን እንጂ ማንም ሰው የለም። ወልቅራር አሁን ወደ ዋናው ቁም ነገር ስንገባ ይላል። ወልቅራር ቁም ነገር ብላችሁ ነጥፉ ወሊቅራር ማረጋገጥ ቢሂ በሱ በማ በተውሂደን እ ሩቡብያ ወህደው ለብቻው ላይ ይክፊ አይበል ተውሂደ ሩቡብያን ብቻ ማረጋገጥ ላ የክፊ ምን አይለም አይበቃም አይበቃም ተውሂደ ሩቡብያን ብቻ ማረጋገጥ ላ የክፊ አይበቃም። ፈቀድ አቀረ ቢህ ኢብሊስ እነዛማ ከተባለ በተውሂድ ሩቡብያማ ኢብሊስን ምን ብሏል? አረጋግጧል። እንዴት? ቃለ ረቢ ቢማ አቅወይተኒ ብሏል። እሱ በምላስ ብቻ ሆነ ቃለ ብሏል። ረቢ ምኔ ምኔ ጌታዬ ቢማ አቅወይተኒ እኔን እኮ መንገድ ባሳትከኝ ይሆንብኛል። አቅወይተኒ ወደ አላህ አለ እንደዚህ እንደዚያው ምሳሌ ያጠመመኝ አላህ ነው የሚለውም የማንን ሱና ነው حي ያደረገው የኢብሊስን አይደል አሁን አንዳንዱ በቃ አላህ ነው በቃ ይላል መጥፎ ነገር ሰርቶ ወደ አላህ ለምን እንዳለ በቃ አላህ ቀድሮብኝ ነው ስለ ይሄ የማንን ኢብሊስ ነው የማንን <laughs> የማንን ሱና ነው حي ያደረገው የኢብሊስ ሱና ነው እሱ በሰርቶ ስራ ምን አለ ቢማ አግበይተኒ ባጠመምከኝ ይሆንብኛል አላያል እሱም አረጋግጧል ረብ መሆኑን አላህ ዋቀረ ቢሂል ሙሽሪኩ ሌላኛው ደግሞ ተውሂድ ሩቡብያ ማለት ሙሽሪኮችን ያረጋግጣል አለዚነ እነዚያ ቡዒሰ ፊሂም ረሱል ስ ላ ሰለም ነቢዩ ወደ እነሱ የተላኩባቸው ከማደለ ደለ እንዳ ከማ አላ ዛሊከ አያቱ ልበይናት ግልጽ የሆኑ መረጃዎች እንደሚያመላክቱት ይላል የቱ ጋር ከማ ቃለ ተዓላ አላህ እንዳለው ولئن سألتهم من خلقهم ليقولن الله ብትጠይቃቸው ማን የፈጠራችሁ ትላቸው ብለው ይላል አላህ ነው ይለዋል فمن أقر بتوحيد الربوبية توحيد الربوبية ያረጋገጠ ሰው فقط بتا بتا لم يكن مسلما مسلم مون አይችልም እሱ ብቻ ولم يحرم دمه دم حرام አይደለም ولا ماله ገንዘቡ حتى يقر بتوحيد الألوهية توحيد الألوهية እስኪያረጋግጥ فلا يعبد إلا الله اللهم ብቻ እስኪገዛል ቀጥለው عندهم بلوال رب أخاف رب العالمين إيه كم عندهم خيانة ونات مستلزم ونات يعلو الله بفرا نوره بترى له فعلوا الزعم عندهم أن أني أخاف الله رب العالمين لا لا تمتل የበድር ጦርነት ጊዜ አይደል ኢኒ ጃሩን ለኩም አላቸው አይደል እኔ ለእናንተ ናፊር ነኝ አለ ግልጽ ነው ከዛም በኋላ ግን ምን አለ መላእክቶቹን ሲያይ ሰውን አይደለም መላእክቶቹን ሲያይ የሚዋጉት ሰው ብቻ አይደለም በድር ጦርነት መላእክቶችም ራሱ ጥምጣም ገጭ አድርገው የሚዋጉ መላእክቶች አሉ አስረው ሲያይ ምን አለ ኢኒ አራ ማላ ሰረው ኢኒ አኻፉላህ ረበል ዓለሚን እግሬ አውጪኝ ሩጫ ግልጽ ነው። እግር አውጭኝ ሩጫ ወደኋላ ግልጽ ነው። በዛ ጊዜ ተፍረከረሹ ማለት ግልጽ ነው። ነፎ ፈለማ ከፈረ ቃለ ኢኒ በሪኡ ሚንኩ ኢኒ አኻፉ ላህ ረበል ዓለሚን እንደዚህ እሱ ብዙ ማለት እንዲህ ይዝላል። የሸይጣን ምሳሌው እንደዚህ እንደሚል ግልጽ ነው። በቃ የሆነ ነገር ያሰራህና እኔ የለውም ለምንድን ነው الشيط الله إن الله لا يخلف ها ሚዓድ ነው ሸይጣንስ አነ ኡኽሊፉል ሚዓድ ነው ግልጽ ነው የሸይጣን ዋዕድ የሚሞላ አይደለም እነ ሸይጣን ዩኽሊፉል ሚዓድ ኢነ አላህ ላ ዩኽሊፉል ሚዓድ በተለይ ልዩነቱ ዋዕዱ ላይ ይገባል ቃል ኻኢን ሸዋጅ وبهذا በዚህም እንግዲህ የተበየን ግልጽ ይሆንልናል። ቡጥላን ውድቅ መሆኑ ማ የዝሙሁ እነዛ የሚጠረጥሩት እነማ ዑለማውል ከላም እነዛ ፈላስፋ የሆኑ ዑለማዎች ዑለማውል ከላም ማለት ፈላስፋ የሆኑ ዑለማዎች ማለት ዝም ብለው ከቁርአንና ከሐዲስ ውጪ የሚናገሩት ዑለማውል ከላም ይባላል። ፈላስፋ የሆኑ ወሱፊያ የምን እ የሱፊያ ዑለማዎች ምን ይላሉ? አነ ተውሂድ ሱፊያ ስንል እንግዲህ ያው صوفية عصرية ما نش تبليغ عندهم دعوة إخوان لجواب إيشلا بتوع صوفية عصرية إلى تل تبليغ نما شيخ ألبان عن التوحيد توحيد الكويلة المطلوب عن التوحيد لا التوحيد كو نص غايو نص ميلو تنوشي عن التوحيد توحيد كو المطلوب يعني يتفلدو من الإباد كما ከባሪያዎች የሚፈለገው ተውሂድ هو الإقرار ምን ማድረግ ማረጋገጥ بأن الله الله هو الخالق ምን መሆኑ ፈጣሪ መሆኑ አልሙደቢር ነገራቶችን አስተናባሪ መሆኑ ወመን አቀረ ቢዳሪካ አሉ እስቲ አዳምጧቸው ወመን አቀረ ቢዳሪካ አሉ በዚህ ያረጋገጠ ሰው አሉ ሳረ ዒንደሁም ሙስሊመን እነሱ ዘንድ ምንድነው ሙስሊም ነው ወሊሃዳ በቃ በቃ እነሱ ግን አንተ ተውሂደሩ ያረ ሙስሊም ነህ በቃ አላህ ኻሊቅ ነው ራዚቅ ነው ستار العيوب ነው እያልክ በቃ ቁጭ በል ሌላ አምልኮ ለሌላ ብስጥ ችግር የለውም ወሊሃዳ ለዚህም ሲባል يعرفون التوحيد ተውሂድን define ያደርጋሉ يعرفون ማለት ማለት ተውሂድን define ያደርጋሉ ይገልጹታል ፊልኩቱ በኪታባቸው ውስጥ አለቲ አለፉዋ በጻፏት ውስጥ ፊል አቃኢድ በአቂዳ ዙሪያ የጻፉት ኪታብ አላቸው። አቂዳ ብሎ ምናምን ውቅ አርጎ ምናምን የአቂዳ ኪታብ ብሎ ምናምን ግዳም እንግዲህ የሆነ ኪታብ ሊያሳይ ይችላል። ልክ ነው። አልባሽም ምንም ምንም አንተ ኧረ አቂዳ ምናምን ብለህ ገለጽ እያደረክ ምናምን ስታይ ከተውሂደ ሩቡብያና ከሽርክ የዘለለ የለውም። التوحيد بلوم يا مجال الشرك نو يا الله سبحانه وتعالى سمنا باهري من مالك ما استعملت الله موجود بلا مكان قلت تعالى يا توحيد كتاب تبلوكو فهمتهم ما احتبع بل الناس لا توحيد مالك اللي هو العقائد بما ينطبق اني عجائب والله مالك የአህባሽ ኪታብ የተብሊግ ምናምን አይቻሉ። በጣም አጃይብ ነው የምትለው ስታየው ማለት ነው። እነዚህ ኪታቦቻቸው ቢማ ينطبق على توحيد الربوبيه ተውሂድ የሚሉት ምንድነው? ፊል አቃኢድ ባቂዳ ቢማ ينطبق በቃ የሚንተራስን ርዕስ ነው የሚይዙት። አላ ተውሂድ الربوبيه ተውሂድ الربوبيه ብቻ ፈቀድ ግልጣ እሱን ተንተርሶ የሚመጣ ቢማ ينطبق ማለት ከሱ ጋር ግንኙነት ርዕስ ብቻ ነው ያመጡት። ሀይቱ የቁሉነ ብለው ይላሉ በሚሉ ጊዜ መሰለን አተውሂድ ይላሉ ተውሂድ ይላሉ እነሱ ሁወል ኢቅራር እሱም ማለት ማረጋገጥ ነው ቢውጁድላህ አላህ ምን መሆኑ በመገኘቱ ማረጋገጥ ነው ወአነሁ ልኻሊቅ አላህ ማለት ፈጣሪ ነው ይላል አራዚቅ ሲሳይ ሰጪ ነው ኢላ አኺሪ የመሳሰሉትን ثم يريدون ከዚያ ያመጣሉ አድለተ ተውሂድ ሩቡብያ የተውሂድ ሩቡብያን መረጃ ያመጣሉ ثم يريدون ያመጣሉ አድለተ ተውሂድ ሩቡብያ ያመጣሉ ግልጽ ነው ተውሂድ ብለው አምጥተው ሲያበቁ በቃ የተውሂድ ሩቡብያን ይደረድሩላል በቃ አለቀ እነሱ ጋር አለቀ የለም። ቃለ ሼኹል እስላም ኢብኑ ተይሚያ ረሒመሁላህ ይህንም በተመለከተ ምን ይላል? ፈኢነ አመተ እነሆ እኮ አብዛኞቹ አልሙተከሊሚን እነዛ ሙተከሊሞች ፈላስፎች አለዚነ ሙተከሊም ከተባለ ብዙ ጊዜ ከቁርአንና ከሐዲስ ርቀው የሚራመዱ አካሎች ናቸው። አልሙተከሊሚና አለዚነ እነዚያ ዩቂሩነ ተውሂድ ተውሂድን የሚያረጋግጡ አካሎች በምን ፊ ኩቱቢል ከላም በከላም ኪታቦች ውስጥ ወነበር በቃ ጥናት ፍልስፍና ምናምን እያሉ ማለት ነው። ሰርጭን በቃ ጥናት ምናምን እያሉ የተለያዩ የለም የሚያደርጉ ኪታቦች ላይ ያረጋግጣሉ የትኛውን ይቁሪውነ ተውሂድ ቢኩቱቢል ከላም ወነበር ጋየትሁም ምናቸው ታርጌታቸው ድካቸው ታርጌታቸው ድካቸው ተውሂድን ሲሉ አየጅዓሉ ሊያደርጉ ነው ተውሂድ ተውሂድን ሰላሰታ ነው ስንት አይነት ሰጥተው ሶስት አይነት አዳምጡ አዳምጡ ሶስቱ ተውሂድ ስትባይ ወዲያውኑ ሩዊ ኡሉሂ አስማ ወሲፋት እንዳይመስላችሁ እነሱም በሶስት ነው የሚከፍሉት ተውሂድ ብለው ይሄ ፍልስፍና ኪታቦች ምናምን የተለያየ ሶስት ያመጡና ሶስት ተውሂድን በሶስት የተክሰው መስለው የሚያመጡት አለ ምንድነው እሱ فيقولون بلاله هو واحد في ذاته الله بذاته አንድ ነው ይላል لا قسم له ለሱ ክፋይ የለውም ወዋሂዱ ፊ ዛቲ ዛት ማለት ማለት ነው። በአካሉ አይደል እንዴ አላህ በዛቱ አንድ ነው፣ አይከፈልም። ላቀሲነ ለሁ ግልጽ ነው። ክፋ የለውም ይለዋል አላህ። ሌላ መሆን አይችልም። እሱ ነው በቃ አላህ አይከፈልም፣ በዛቱ አንድ ነው ይለዋል። ወዋሂዱን አንድ ነው ይለዋል። ፊ ሲፋቲ በምኑ በሲፋው በባህሪው ላ ሸቢሃ ለሱ ሸቢህ የለውም ይለዋል። ወዋሂዱን አንድ ነው ይለዋል። ሲአፍዓሊ በምን በተግባራቶቹ በስራዎቹ ላሸሪከ ለው ምን የለውም አጋር የለውም። ተውሂድ ሩቡብያ ሳይሆን ኡሉህያ ይታል። ተውሂድ ኡሉህያ የታለ እ ሲአፍዓሊ ይኮን ያልሽ ፊ አፍዓሊ ድሩንስ ይደሩ ሩብያ አይደለም ኢልሃም ያው የቴቱ እንደሚዝ ልስንገራችሁ ሁወ ዋሂዱን ፊ ዛቲሂ ላቀሲመ ለው ምንም ያው የትኛው እንደሚመደቡም ያው ግራ ሊያጋባን ይችላል የሰር ግን አላህ መኖሩ ማረጋገጥ ያው ተውሂድ ሩብያ ውስጥ ሊመደብ ይችላል ወዋሂዱን ፊ ሲፋቲ ላ ሸቢላ ለው ትንሽ አቀረብ ነው ወዴት ወደ አስማው ወሲፋት ሲሆን ወሲፋት ውስጥ ሲፋ ላይ ይመለከታል። ወዋሂዱን ፊ አፍዓሊ አላህ በተግባሩ አንድ ነው ስንል የሰራው ነገር መፍጠሩ፣ ማድረጉ፣ ምኑ ይሄ የአላህ ስራ ነው በማድረጉ ላ ሸሪከ ለው ለሱ አጋር የለውም ስንል ይሄንን በማድረግ የትኛው ሰማይ ምድር እኚህን ነገር በማድረግ አጋር የለውም ማለት የት አለ ተጠቅሷል ተጠቅሷል ሁላችሁም ገብቷችኋል ግን እ አዎ ማሻአላ ወላሂ እንደዚህ ሲገባችሁ ደስ ነው የሚለኝ ይጨንቀኛል ተማሪ ካልገባ ወላሂ ሳይገባችሁ ወደ ቤት እንዳትሄዱ የተራመዳችሁት እርምጃ ሁላ መስዋዕትነት ስለሚሆን ምንም ሳትይዙ እንዳትሄዱ አሁን ይሄ ምንም ኡሉህያ የሚባል ነገር የለውም ወአሽሐሩ ለአንዋ ደግሞ የሚታወቀው እነሱ ምን በሶስት የሚከፍሉት ሁሉም ማለት አንችልም። ከነዚህ ሁሉ አሽኻር የሆነው የሚታወቀው አላንዋ ሰላሳ እንደውም ወሳሪ ስንተኛው ሶስት እችም ሶስት ሆና <laughs> እችም ሶስት ሆና በጣም ግን አሽሃር የሚታወቀው በጣም የሚለፍፉለት የትኛው ነው? ሶስተኛው ነው። አላህ ይህንን አደረገ ይህንን አደረገ የሚለውን ግን ወራ አሽሃር ማለት ማለት የታወቀው አልአንዋዕ ሰላሳ ከሶስቱ አይነት እንደውም ወሳሪ ሶስተኛ ወሱ ተውሂዱል አፍዓል ተውሂዱል አፍዓል ነው። ተውሂዱል ማለት አላህ በስራው አላህ በስራው ንገሩኛ ብቸኛ ነው ብሎ ማረጋገጥ ገብቷቸዋል። ሰማይን የፈጠረው እሱ ብቻውን ነው። ምድር የፈጠረው እሱ ብቻ ነው። ግልጽ ነው። የሚረዝቀው እሱ ብቻ ነው። ይሄ ሁላ የአላህ ስራ ነው። ወሁወ እሱ አነ አነ ኻሊቀል ዓለም ዓለምን የፈጠረው ዋሂድ ስንት ነው? አንድ ይላሉ። ወሁም እነሱ እኮ የሕተጁነ መረጃ ያቀርባሉ አላ በዚህ ላይ ቢማ የድኩሩነሁ ከሚያወሱት ሚን ደላላቲ ተማኑዕ ተማኑዕ ነው የሚላችሁ ሚን ደላለቲ ከሚያመላክተው ተማኑዕ ማለት ምን ማለት ነው? ያው ራስ በራሱ ሊጠራመስ የሚችል ደሊልን ያመጣል ደፍዕ ኩሉ ሚንሁ መላአኸር ማለት ነው። ተማኑ አዎ ሊጣጣም በማይችል ሁኔታ ማለት ነው ያለን ያመጣል። እንዴት ነው የሚያመጡት? በቃ እኛ ፈጣሪ ካልሆን እሱ ምናችን ነው? ፈጣሪያችን ነው ወይ መፍጠር አለብን ወይ ተመጠር ነው ምናምን እያሉ ይህ አይነት መረጃ ነው የሚያቀርቡት። ተማኑ ወም የስተጁን አላ ዛሊከ ቢማ የዝኩሩነው ሚን ደላለትን ከሚያመላክቱ አተማኑዕ ማለት ያው ራስ በራሱ ሊጠራም መልስ ወይም ሊፋለስ የሚችል እንደሚያ ወገይን ያለ ነው። ወየظኑን ይገምታሉ፣ ይጠረጥራሉ። أن هذا النوك ويه هو المطلوب የሚፈለገው ተውሂድ ይሄ ነው ይላሉ። ተውሂድ ሩብያ ማለት ዋና ሀዛ ነው እኮ እሱ ወማዕና ቀውሊና የማለታችን ማዕና ነው፣ ጽንሰ ሀሳብ ነው። ምን ማለታችን ላኢላሃ ኢላላህ የማለታችን ማዕና ነው፣ ጽንሰ ሀሳብ ነው ይላል። እንደውም የባሰበትማ ሐታ የጅዓሉ እስኪያደርጉ እስኪያደርጉ ድረስ በደንብ ነው ይገቡ ማዕነል ኡሉሂያ የኡሉሂያ ማዕና ማለት እነሱ ጋር አልቁድራ መቻል ነው አለል ኢኽቲራ ምን በማለት ነው መፍጠር መፍኢብቲዳ አንድን ነገር ካልነበረበት ማስገኘት ኢኽቲራ ይባላል ኢኽቲራ ምን ማለት ነው ኢብቲዳ አንድ ነገር ካልነበረበት ማስገኘት በቃ አንድ አምላክ ማምለክ አምልኮት ማለት አንድን ነገር በቃ ካልነበረበት ማስገኘት ነው መቻል ነው ብለው ይዘጉታል። ተውሂድ ማለት በቃ ይሄ ነው። ومعلوم እንደሚታወቀው እነ المشركين እነዛ እኮ ሙሽሪኮች من العرب ከአረብ የሆኑት الذين بعث إليهم محمد صلى الله عليه وسلم ነብዩ የተላኩባቸው የሆኑት አወለን መጀመሪያ ለም የኩኑ ዩኻሊፉነ ፊ ሃዳ በዚህ ጉዳይ ላይ የሚቃረኑ አይደሉም አይደል በተውሂድ ሩቡብያ ላይ ተቃርኖ የላቸውም በልካኑ ይስሩን እንደውም ምን የሚሉ ናቸው የሚያረጋግጡ ናቸው ቢአን አላህ ኻልቅ አላህ ፈጣሪ ነው ኩለ ሸይ ሐታ ኢነሁም እነሱ እስኪሆኑ ድረስ ካኑ ዩቂሩነ ቢልቀደር አይዘን በድጋሚ እንደውም በቀደር ዙሪያ ላይ ምን ይላሉ? ምን ይላሉ? ያረጋግጣሉ። በቃ ቀደር የሚባል ነገር አለን ኦም እነሱ እኮ ማሃዛ ከዚህ ጋር ይሄንንም ከማረጋገጣቸው ጋር ተውሂደ ሩቡብያንና ቀደርን ከማረጋገጣቸው ጋር ሙሽሪኩነ ናቸው? ሙሽሪኮች ናቸው ምክንያቱም ተውሂድ ሩቡብያን ብቻ ማረጋገጥ ሰላህ የሚያወጣ አይደለም ይሄ አይደለም ግቡ የተውሂድ ግብ ይሄ አይደለም هذا كلام الشيخ رحمه الله ይህ የእንግዲህ የሸኹል እስላም ኢብኑ ተይሚያ ንግግር ነው وهو واضح ይህ ግልጽ ነው ሲረድ መልስም የሆነን ነገር ተጠቅሷል አላ መን እዕተቀደ ምን ባለ ሰው ላይ ባሰበ ሰው ላይ ባመነ ሰው ላይ አነ ተውሒድ አልመጥሉብ የሚፈለገው ተውሒድ ምን አልኸልቅ ከፍጥረታት والإقرار እሱ በቃ ማረጋገጥ ነው ቢተውሂድ ሩቡብያ ምንን ማረጋገጥ ነው ተውሂድ ሩቡብያ በቃ አላህ ኻሊቃችን ነው ራዲቃችን ነው ካለን በቂ ነው። እኛ አብሬት እያልክ ስዬ ብንሄድ ምንም ችግር የለውም። ዋናው ሰማይ ምድር የፈጠሩ አላህ መሆኑን ካረጋገጥን ሌላ ቦታ ሄደን አምልኮ ብንፈጽም የተለያየ ለአላህ የሚገቡ አምልኮችን ለሌላ ምን ችግር የለውም። በቃ ዋናው እኛ በቃ ይህንን ነገሮች አድራጊ ነው። እንደውም አብሬትዬንም የፈጠረው አላህ ነው ይላል። አብሬት ይሄ ማን የፈጠራቸው ብትል፣ አልከስ ይሄ ማን የፈጠረው፣ ኖሮ ሁሴን ማን የፈጠራቸው ብትል ነው ይላል። አላህ ነው ይላል። እና ታዲያ ምን አፈላ ተተኩ እንጂ ተውሂድ ሩህያን አረጋግጠህ ስታበቃ አምልኮ ለእሳቸው ትሰጣለህ። ንጥር እንደነሱ ግን ያንን ሊል ይችላል። ويؤيد هذا قوله تعالى ይህንን የሚያጠናክር እንግዲህ አላህ ስብሓነሁ ወተዓላ ንግግር ይላል ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت فالرسول لم يقولوا لأممهم መልእክተኞች ለህዝቦቻቸው አላሉም አቂሩ እነላህ ሁወል ኻሊቅ አረጋግጦ አላህ ፈጣሪ መሆኑን አላሉም ሊአነሁም ምክንያቱም ሙቂሩነ ቢሃዛ ህዝቦቻቸው የሚሆኑ በዚህ ያረጋገጡ ናቸው ወኢነማ ቃሉ ለሁም ለህዝቦቻቸው እኮ ያሉት ምንድነው እዕቡዱላህ ወጅተኒቡ ጣጉት ነው ያሉት አይደል ይኸው እዚህ ጋር ታያለህ አን ዕቡዱላህ ሁሉም ተልከው ምንድን ነው አን ዕቡዱላህ ወጅተኒቡ ጣጉት በቃ ለምን ኻሊቅ ነው እበሉ አለ ራዚቅ ነው አለ وقال شيخ الإسلام ابن تيمية شيخ الإسلام ابن تيمية ደግሞ ብሎ ይላል አይደም በድጋሚ التوحيد توحيد ማለት الذي جاءت به الرسل رسولات يمتبت توحيد مالك إنما يتضمن الصبوص تأكدت إثبات الإلهية املاك عملاك المثنيات الدقو لله وحده لبتن عملاك الله أنبت بأن يشهد لأننا ذكرنا أن لا إله إلا الله الله بستكر عملاك دليل لا يعبد إلا اياه አይገዙትም። ማን እንጂ አላህ ኢላ አንቃለ እንዲህ ንግግሩ ቀጠለ። ወለይሰ ልሙራድ የተፈለገው እኮ አይደለም ቢተውሒድ ተውሒድ ተውሒድ ተውሒድ ሲባል ሙጀረድ ተውሒድ ሩቡብያ አይደለም። በተናጠል ተውሒድ ሩቡብያ ብቻ አይደለም። ሙጀረድ በተናጠል وهو السو توحيد الربوبية مالك كو توحيد الربوبية كو مالك بفعل اعتقاد ما تسبلو أن الله وحده خلق العالم على من باتك على يفتر الله نو بلو ما تسبل كما يظن ذلك آه عندما يترتروت عندما يحسبوت من يظن يترتروت من أهل الكلام والتسوف النزاع يسوفيا من قد تكتايوش እንዲሁም የፍልስፍና ባለቤቶች ወየظن هؤلاء እነሱ እንደሚጠረጥሩት አነሁም ነው እኮ እነሱ ኢዳ አስበዱ ዛሪክ ይህንን ካረጋገጡ በቃ አላህ ዓለምን ያስገኘ ነው የዓለም ሁላ ፈጣሪ ነው የሚለውን ካረጋገጡ ሊያስበቱ ዛሊከ ቢደሊል በመረጃ ፈቀድ አስበቱ በቃ እነሱ ጋር አጸደቁ ማለት ነው። እንደነሱ አባባል አጸደቁ ማለት ነው። ምንን ጋየት ተውሂድ ዲከ የደረሰውን ተውሂድ እንዳረጋገጡ አድርገው ነው የሚያስቡት። አልቀረባቸውም። ግልጽ ነው አለ። ይህንን ሲያረጋግጡ በቃ የተውሂድን ጋያ ታርጌት የሆነውን ዲካ የደረሰውን እንዳረጋገጡ ነው የሚያስቡት። ዋናው ምነው እኮ እነሱ ኢዳ ሸሂዱ ከመሰከሩ ሀዛ ይህንን በቃ እኛ ዓለምን የፈጠሩ አላህ ነው هل نبر ربتي اسكني ان يوم باص الصوره بلاو كارغاغتو هذا وفن وانهم اذا شهدوا يذكروا دول وفن وفننوا وفننوا وفنوا به فنوا معرفه فنوا وك ولا وك وفنوا وفنوا ወፈነዋ ወፈነዋ ወፈነዋ እሺ በቃ ወፈነዋ ነው የሚለው ወፈነዋ ዋዋ ግን የምትነበብ አይመስለኝም። ማለት ፋሪቃ ነች። ፋሪቃ ፋሪቃ ማለት አይቼዋለሁ። እስኮ አሪፉ ፋሪቃ ነው ያ ለይማ ጀምዕ መሆኑን የሚያመላክተው ነው ዋው ብዬ ነው የማስበው። ወፈኑ ስንል ምን ማለት ነው? ፈነ ማለት በአንድ ነገር ላይ በቃ ራሱን ያ ነገር ሁሉንም ነገር ያወቀ ከቡረ ተፈንኑሁም ፊ ማለት ወይም ደግሞ ተኢቡ ማለት ነው። በዛ ውስጥ ያደክሙ እንደሆነ ወፈናው እሺ ወፈናዋ ከልህ እንደናንተ ያላችሁ ችግር የለም አብሽር እንታረጋለን። ወፈኑ ወይም ደግሞ ወፈነዋ ፊ በዛ ውስጥ ምን ካሉ በቃ ተደከሙ። ያን ነገር የፈነነ ተፈኑን ታውቃላችሁ። አንድ ነገር ሁሉ ነገር ማወቅ ማለት ነው። ፈቀድ ፈነዋ ወይም ፈቀድ ፈኑ በቃ ያወቁ የደከሙ ነው የሚመስላቸው ፊ ጋየት ተውሂድ በተውሂድ ጋያ ላይ በተውሂድ ምን ላይ ጋያ ላይ የደከሙ ፈነዋ ማለት ወይም ተኑ ማለት ማለት ነው? የደከሙ ተዒቡ ማለት ነው። ወይም ደግሞ ከሱረ ተፈንኑሁም ፊ በዛ በቃ እውቀት በጣም ብዙ የያዙ ይመስላቸዋል። ፈኢነ ረጁል አንድ ሰው ለው አቀረ ቢያረጋግጥ ቢማ የስተሕቅሁ ረብ ጌታ የሚገባውን አላህ ተዓላ የበላዩ ነው ሚነ ሲፋት ለእሱ የሚገቡ ምኖችን ባህሪያቶችን ወነዘሀሁ ያጠራው እንደሆነ አንኩል ማ ዩነዘህ አሉ ከሱ መጥራት የሚገባው ዩነዘህ ማለት ማለት መጥራት የሚገባበትን ካጠራው ዋቀረ ካረጋገጠ ቢአነው ነው እኮ እሱ አላህ ወህደሁ ብቻው ነው ኻሊቁ ኩል ሸይ የሁሉም ነገር ፈጣሪ መሆኑ ለም የኩን ሙወሒደን ምን አይደለም አለ ለም የኩን አይሆንም ሙዋሂደን ምን አይሆንም ሙዋሂድ አይሆንም ለን የአላህ ስሞችን አጸደቀ የእንዲሁም ይሄ ለሱ አይገባም ብሎ የማይገቡ ሲፋቶችንም አራቀ አላህ ዓለምን የፈጠረ ነው አለ ይህ ሰውዬ ሙዋሂድ አይባልም ለምን ሐታ የሽሀድ ይመሰክር أن لا إله إلا الله وحده عرب فيكر استعرقاتك بأن الله الله وحده من دينه؟ بالتشيء هو الإله من دينه؟ أملاك نور الملك ميجبه المستحق من دينه؟ يميجبه للإبادة أملك ولا شيء كانوا منهم عرقاتك الله لأن أسماء صفات عرقاتك رؤيا عرقاتك ألوحيا بيتهم من ترقو منه ويلتزم ወየልተዚሙ ቢዒባደቲላህ ወሕዳ ላ ሸሪከ ላህ ወየልተዚም አጥብቆ እስኪዝ ድረስ ቢዒባደቲላ አላህን በማምለክ ወህደው እሱም ብቻ ላ ሸሪከ ላህ ለሱ ብቻ ላ ሸሪከ ላህ ለሱ አጋር የለውም የሚለውን አጥብቆ እስኪዝ ድረስ ሙወሒድ ነው ብለን መመስከር አንችልም።